ራዲዮ ነጋሽ የኢትዮጵያን ሙስሊሞች ድምፅ ነው። የታሪክ ምሁሩና የመብት ታጋዩ ጸሐፊ አህመዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘው መጽሐፍ ትረካ ክፍል 20 ይጠብቃችኋል። የባህል ሙስሊሞች የጭቆናና የትግል ታሪክ ከአህመድዲን ጀበል ክፍል 20 ትረካ ምዕራፍ 6 እስላማዊ መንግስታት በዛሬዋ ሰሜን ኢትዮጵያ ውስጥ ክርስቲያናዊ መንግስት ሲቋቋም ሙስሊሞች በመሃል ኢትዮጵያ እስላማዊ መንግስታትን አቋቁመው ነበር። የመጀመሪያው እስላማዊ መንግስት የሸዋ ስልጣኔ ሲሆን ቀደም ብለን እንደጠቀስነው በዋነኝነት መስራቹ የመክዙሚ ጎሳ አባላት ነበሩ። መኽዙማውያን ተሰደው ከመጡ በኋላ ከአካባቢው ማህበረሰብ ጋር በጋብቻ ተሳስረዋል። በመንግስቱ ውስጥ አረብ ያልሆኑ የተለያዩ ጎሳዎች ትልቅ ሚና ነበራቸው። እንደ ፕሮፌሰር ኡልሪች ብራውካምፐር ገለጻ በመንግስቱ ውስጥ የነበሩ ህዝቦች አንድ ወጥ ሳይሆኑ የተለያዩ ኢትዮጵያውያን ጎሳዎች ነበሩ። ሃይማኖትን በኢትዮጵያ በማስፋፋቱ ረገድ በእስላም ብቻ ሳይሆን በክርስትናም ጭምር ስደተኞች ከፍተኛ አስተዋጽኦ አድርገዋል። ክርስትናን በኢትዮጵያ ያስተዋወቁትና የመጀመሪያ ኦርቶዶክስ ቤተክርስቲያን ጳጳስ ፍሬምናጦስ ወይንም አባ ሰላም ከሳቴ ብርሃን ሶርያዊ ተወላጅ ነበሩ። በአምስተኛ ክፍለ ዘመን መጽሐፍ ቅዱስን ለህዝብ ማስተማር ክርስትናን በሰሜን የሰበኩትና ዘጠኙ ቅዱሳን የሚል ስያሜ ያገኙት ሰባኪያንም እንዲሁ ሶርያውያን ነበሩ። እነዚህ ስደተኞች ዘጠኙ ቅዱሳን ወደ ኢትዮጵያ የመጡት በ451 ከተካሄደው የቼልኬዶን ጉባኤ በኋላ ነበር። የተሰደዱበትም ምክንያት በጉባኤ የተላለፈውን ስለማይቀበሉ ጥቃት እንዳይፈጸምባቸው ሸሽተው ነበር። እነርሱም አባ አፍጼ፣ አባ አሌፍ፣ አባ ገሪማ፣ አባ ጉባ፣ አባ ሊቃኖስ፣ አባ ጴንጤሊዮስ፣ አባ ጸሃማ አባ የማታና አባ ዘሚካኤል አረጋዊ ናቸው። በአምስተኛ ክፍለ ዘመን ገዳሞችን በመክፈት ክርስትናን አስፋፍተዋል። የመጀመሪያ እስላማዊ መንግስት የሆነው የሸዋ ሱልጣኔት የተቋቋመው እንደ አውሮፓውያን አቆጣጠር በ896-97 ነበር። በኋላ ላይ ሌሎች ሱልጣኔቶች በተከታታይ ተቋቁመዋል። አረብ የመልክዓ ምድር ጠበብቱ አቡ ፊዳ በ1273 1331 እና ኢብኑ ፈድሉላህ አልኡምሪ በ1348 የሞቱ በኢትዮጵያ ሰባት ሙስሊም መንግስታት እንደነበሩ ጽፈዋል። እነርሱም ኢፋት፣ ደዋሮ፣ አራቢኛ፣ ሀዲያ፣ ሻርካ፣ ባሊና ደርሃ ናቸው። 12 ተኛው እና 13 ተኛው ክፍለ ዘመን ከምናገኛቸው ከነዚህ እስላማውያን ሱልጣኔቶች አንዷ ኢፋት ነበረች። ስለ ኢፋት ወላስማ መንግስት በመጀመሪያ የጻፈው ኢብኑ ሰይድ ከ1214 እስከ 87 ነበር። እርሱም ኢፋት ጀበሪ ወይንም ጀበርቲ እንደምትባል ጠቅሷል። የፋስ ሱልጣኔት ህዝብ አንድ ጎሳ ብቻ ሳይሆን የተለያየ ነበር። ዋና ከተማዋ ከፍ ባለ ስፍራ ላይ የተመሰረተ ነበር። ቤተ መንግስቱና ከተማዋን የሚጠብቀው ኃይል በኮረብታ ላይ ይሆን ነበር። የጦር ሰራዊቷ 15000 ፈረሰኛና 20000 እግረኛ ያቀፈ ነበር። የኢፋት ዋና ዋና ከተሞች ብቅልዘር፣ አልጁራ፣ ሺሚ፣ ሸዋ፣ አዳል፣ ጃሞና ላቡ ነበሩ። ከፍተኛ ዝናብ የነበራት ሲሆን ለምለምና በሸንኮራ አገዳ ተክልና በሙዝ ምርት ትታወቅ ነበር። ይፋት ከሱልጣኔቶች መካከል ትልቋ ነበረች። ርዝመቷ የ20 ቀናት ጉዞ ያህል ወይንም 400 ኪሎ ሜትር ሲሆን ስፋቷ ደግሞ የ15 ቀናት ጉዞ ወይንም 300 ኪሎ ሜትር ያህል ነበር። በአጠቃላይ የቆዳ ስፋቷ 120 ስኩዌር ኪሎ ሜትር ገደማ ነበር። የራሷ መገበያያ ሳንቲምም ነበራት። አልጀዘሪ በጁን 26 1330 እንደጻፈው የኢትዮጵያውያን ሙስሊሞች የመገበያያ ገንዘባቸው ዲናር ነበር። አልመቅሪዚም በ1430ዎቹ እንደጻፈው የይፋ ሱልጣኔን ለመገበያያ ገንዘብነት ድርሃምን ትጠቀም ነበር። አልቀሽቀንዲ በ1335 እስከ 1418 በበኩሉ ኢፋት በግብጽ ሀገር የተመረተ ዲናርን ለመገበያያነት ትጠቀም እንደነበረ ገልጿል። የኢፋት መስራች ዑመር ቢን ሁዝ ናቸው። ወላስማ የዑመር ቢን ሁዝ አልጀበርቲ የቅጽል ስም ነበር። ጀበርቲ የሚለው ስያሜ በአስረኛው ክፍለ ዘመን ከነበሩት ከኢስማኤል አልጀበርቲ ተያይዞ የሙስሊሞችና የከተማው መጠሪያ ሆኗል። ከይፋት መንግስት ቀደም ብሎ የሙስሊሞች ከተማ ጀበራ ይባል ነበር። ኢማም ሸካዊ በ15ኛው ክፍለ ዘመን እንደጻፉት ጀበርቲ ከተማ ጥንት ጀበራህ ትባል ነበር። የሙስሊሞች ጀበርቲ ከተማ ምስረታ ከሰለሞናዊ ስረ መንግስት ቀደም ብሎ እንደነበር ይታወቃል ኢማም ኢብኑ ከሲር አልቢዳያ ወኒሃያ በተሰኘው የታሪክ መጽሐፋቸው እንደጠቀሱት በ1138 ወይንም 533 ዓመት ሂጅራ በጀበርታ ከተማ ከፍተኛ የመሬት መንቀጥቀጥ ተከስቶ ነበር። በዚህ የመሬት መንቀጥቀጥ ምክንያት 230 ሺህ ያህል ሰዎች ሞተዋል። ከተማዋ ወድማ በስፍራው ጠቆር ያለ ውሃ እንደተፈጠረበትም ተገልጿል። ይህም ብዙ ሕዝብ ያላት ከተማ እንደነበረች ያሳያል። ሰለሞናዊ ስርወ መንግስት በ1270 ስልጣንን ከጨበጠ በኋላ ከዛጌዎቹ በተቃራኒ ወረራ ጀመረ። ይህንን ወረራ ለመመከት የዑመር ወላስማ ልጅ አሊ ሙስሊሞችን አንድ የማድረግ እንቅስቃሴ ጀመረ። በ896 ተመስርታ የነበረችው የሸዋ ሱልጣኔትን ለመውረር ሰለሞናውያኑ ዘመቱ። ከ1280 እስከ 85 ባለው ጊዜ ሸዋ ሱልጣኔት ለሁለት ተከፈለች። ምዕራቡ ክፍል በክርስቲያኑ ተወረረ። ይህንን የሰለሞናውያን የወረራ እንቅስቃሴ አደገኝነት ያልተረዳው የሸዋ ሱልጣኔት መሪው ዲልጋሚስ ተቃወመ። ሆኖም በጁላይ ኦገስት 1285 በኃይል ተወግዶ የተቀረው የሸዋ ክፍል የይፋት አካል ሆነች። እንዲሁም ይፋት ከ1300 ጀምሮ እስከ 1415 በአዳል እስከተካተተችበት ጊዜ ድረስ ሞራ፣ ሁበትና ጊደያ የተባሉትን የሙስሊም ግዛቶች ወደ ራሷ ማካደት ችላለች። ከኖቬምበር 2003 እስከ ዲሴምበር 2006 Islamic Archaeology and History in Shewa በሚል ርዕስ በሸዋ የአርኪኦሎጂ ጥናት ተካሂዷል። በዚህ ጥናት የተለያዩ ግኝቶች ተመዝግበዋል። እነዚህ ግኝቶች በሸዋ ሙስሊም ሱልጣኔት ከ9ኛው እስከ 13ኛው ክፍለ ዘመንና የኢፋ ሱልጣኔት ከ13ኛው እስከ 15 አምስተኛው ክፍለ ዘመን አካባቢዎች ላይ የተለያዩ እስላማዊ ቅርሶች ተመዝግበዋል። በቁፋ የተገኙት መስጅዶች የሙስሊም መካነ መቃብሮች፣ ከተሞችና የተለያዩ ግኝቶች ናቸው። ከአዲስ አበባ 180 ኪሎ ሜትር በምትርቀው የሸዋሮቢት ከተማ አካባቢ በርካታ የኢፋ ሱልጣኔቶች ቅርሶች ተገኝተዋል። ከአልዩ አምባ 7.8 ኪሎ ሜትር በምትርቀው የአብዱር ረሱል አካባቢ በርካታ የ14ኛው ክፍለ ዘመን የሙስሊም መካነ መቃብሮች ተገኝተዋል። በአርኪኦሎጂው መረጃ መሰረት በሸዋ አካባቢ በዘጠነኛው ክፍለ ዘመን የሙስሊም ማህበረሰብ እንደነበረ ለማወቅ ተችሏል። በአብዱረሱል ረሱል 3000 በላይ ቀደምት የሙስሊም መቃብሮች ይገኛሉ። አብዱረሱል ረሱል ስያሜዋን ያገኘችው አብዱናስር ከተሰኘው መስራቿ ነበር። በኋላ ግን አብዱናስር የሚለው መጠሪያ ወደ አብዱል ረሱል ተቀይሯል። ኖራ ከተማ በአርኪኦሎጂ ቁፋሮ የተገኘ ሲሆን በስፍራው በተለያዩ የራዲዮ ካርቦን ምርመራ ከተማዋ እንደ አውሮፓውያን አቆጣጠር ከ1293 እስከ 1399 ባለው ጊዜ ውስጥ መቆርቆሯ ተረጋግጧል። የኖራ ከተማ ስፋቷ 15 ሄክታር ነው። ሌላው በይፋት የተገኘው የፋቂ ዳቢስ መስጊድ ሲሆን በእርሱ ላይ የተካሄደው ምርምር መስጊዱ ከ13ኛው እስከ 16ኛ ክፍለ ዘመን እንደተሰራ አመላክቷል። ሌላኛው እስላማዊ ሱልጣኔት ደራ ነበረች። የደራ ሱልጣኔት ርዝመቷ የሶስት ቀናት ጉዞ ወይንም 60 ኪሎ ሜትር ሲሆን ስፋቷ ደግሞ በተመሳሳይ 60 ኪሎ ሜትር ያህል ነበር። አጠቃላይ የቆዳ ስፋቷ ደግሞ 3600 ስኩዌር ኪሎ ሜትር ነበር። 2000 ፈረሰኛና 2000 እግረኛ ሰራዊትም ነበራት። አራቢኒ በበኩሏ ስፋቷም ሆነ ርዝመቷ የአራት ቀናት ጉዞ ያህል ወይንም 80 ኪሎ ሜትር ነበር። አጠቃላይ የቆዳ ስፋቷ 6400 ስኩዌር ኪሎ ሜትር ነበር። የነበረችበት ስፍራም እና አርባ ጉጉ መካከል ነበር። ሀዲያም ሌላዋ ሱልጣኔት ነበረች። የሀዲያ ሱልጣኔት ለመጀመሪያ ጊዜ በጽሑፍ ሰፍራ በታሪክ የምትገኘው በ13ኛው ክፍለ ዘመን ነበር። የሀዲያ ርዝመቷ የ የስምንት ቀናት ጉዞ ያህል 160 ኪሎ ሜትር ሲሆን ስፋቷ ደግሞ 9 ቀናት 180 ኪሎ ሜትር ያህል ያስጉዝ ነበር። አጠቃላይ የቆዳ ስፋቷ 288000 ኪሎ ሜትር ስኩዌር ነበር። ህዝቦቿ የተለያዩ ጎሳዎች ወይንም ብሔሮች ነበሩ። እንደ አውሮፓውያን አቆጣጠር በ1418 የሞተው ግብፃዊው ጸሐፊ አልቀሽ ቀንዲ እንደገለጸው ሀዲያውያን በጀግንነት የታወቁ ነበሩ። የሀዲያ ሱልጣኔት 40 ሺህ ፈረሰኛ ጦርና ከ80 ሺህ በላይ እግረኛ ሰራዊት ነበራት። በ13ኛው ክፍለ ዘመን በታሪክ ተመዝግባ የምትገኘው ሌላኛዋ ሱልጣኔት የደዋሩ ሱልጣኔት ነበረች። የነበረችበትም ስፍራ በዛሬው አርሲ ክልል ነበር። ሱልጣኔቷ ርዝመቷ 100 ኪሎ ሜትር ገደማ ሲሆን ስፋቷ ደግሞ 40 ኪሎ ሜትር ያህል ነበር። በአጠቃላይ ያረፈችበት የቆዳ ስፋት 4000 ስኩዌር ኪሎ ሜትር ነበር። እንደ ሀዲያና አራብኛ ሁሉ የመገበያ ሳንቲሟ ሀኩና ሲሰኝ በ5000 ሀኩና አንድ ጥሩ ላም ይሸጥ ነበር። ኢስላም በደዋሮ የዛሬው አርሲ ከ1300 በፊት እንደነበረ የሚገልጹ ሁለት የአረብኛ ጽሑፎች ተገኝተዋል። አንደኛው በ1267 ወይንም 666 ዓመተ ሂጅራ ሲሆን ሌላኛው ደግሞ በ1276 ወይንም 675 ዓመተ ሂጅራ የተጻፉ ናቸው። በኢትዮጵያ ከተቋቋሙ እስላማዊ ሱልጣኔቶች መካከል ባሌ አንዷ ነበረች። ባሌ የሚለው ስያሜ ለመጀመሪያ ጊዜ በጽሁፍ የተገለጸው በዛጉዌ ዘመነ መንግስት ነበር። የባሌን ሱልጣኔት በሰሜን ደዋሮና ሸርካ ሲያዋስኑት፣ ሀዲያ ደግሞ በምዕራብ ታዋስነዋለች። አዳል ደግሞ በምስራቅ። የባሌ ሱልጣኔት በጥጥ ምርት ይታወቁ ነበር። የባሌ ሱልጣኔት በጥጥ ምርት ትታወቅ ነበር። በዋነኝነት ያቀፈችውም የዛሬዎቹን ጎባ፣ ሲናና ዲንሹ፣ አጋርፋ፣ ጋሴራ እና ጎሮን እንደነበረ ይታመናል። የስልጣኔቷ ዋና ከተማ ከሮቤ በስተ ሰሜን ጥቂት ኪሎ ሜትሮች ርቃ የምትገኘው ዙላ እንደነበረች ይታመናል። ኢብኑ ፈድሉላህ አልኡመሪ በ14ተኛ ክፍለ ዘመን እንደጻፉት የባሌ ሱልጣኔት ስፋቷ የ20 ቀናት ጉዞ ሲሆን ርዝመቷ ደግሞ የስድስት ቀናት የእግር ጉዞ ያስኬድ ነበር። እንደ ፕሮፌሰር ሪቻርድ ፓንክረስት ስሌት ይህ ርቀት 400 ኪሎ ሜትር በ120 ኪሎ ሜትር ያህል ማለትም በአጠቃላይ ቆዳ ስፋቷ 48000 ስኩዌር ኪሎ ሜትር ክልል ነበር። 18000 እግረኛና በርካታ ፈረሰኛ ጦር ሰራዊት ነበራት። ኢስላምን በባሌ በማስፋፋት ረገድ ተጠቃሽ ስራ የሰሩት ሼህ ሁሴን ባሌ ነበሩ። ከ1200 በፊት የኑር ሁሴን ባሌ አያት ሼህ አብደላ አረቦችና ሶማሌዎች በጋራ ይኖሩባት ከነበረችው በርካ ከተማ በመነሳት በሱማሌ ባህር ዳርቻ አረማዊ የሆነውን የአካባቢውን ማህበረሰብ እስላምን በማስተማር እንዲሰልም ማድረግ ጀመሩ። ልጃቸው ሼህ ኢብራሂም አብደላም የአባታቸውን ፈለግ በመከተል ዳዋ እያደረጉ ወደ ሰሜን ምስራቅ ባሌ ደረሱ። የሼህ ኢብራሂም ልጅ ሁሴንም በዳዋ ተሰማሩ። በኋላ ላይ ኑር ሁሴን ባሌ ተሰኙ። ከተማቸው ሱፊ ኡመር ወይንም ሱፍ ኡመር ዋሻ በእርሳቸው የተሰየመው ጋር በመሆን የባሌን ህዝብ በማስለም ሂደት የተሳካ ስራ ሰርተዋል። ሙሉ ስማቸው ሼህ ሁሴን ኢብራሂም አብደላ ይባላል። ከ800 ዓመታት በፊት በባሌ እስላምን ለማስፋፋት ዳዋ አድርገዋል። ምንም እንኳን ከሼህ ሁሴን በፊት ሼህ ሰይድ እና ሼህ ኢብራሂም የተባሉ አሊሞች ለአካባቢው ህዝብ ኢስላምን ቢያስተምሩም ሰፊ ተቀባይነት እንዳገኙ የምናውቀው ሼህ ሁሴን ባሊን ነው። ሼህ ሁሴን ባሌ ኑር አህመድ፣ መሐመድ ተማም፣ ሱለይማንና አብዱላህ የተባሉ ወንዶችና አንዲት ሴት ልጅ ነበራቸው። በባሌ ረጅም እድሜ ያለው መስጂድ የበላ መስጂድ ነው። መስጂድ የሚገኘው ከአናጅና በስተደቡብ ሶስት ኪሎ ሜትር ርቀት ላይ ነው። በዚያ ስፍራ የመስጊዱ ፍርስራሽ ይገኛል። እንደ አካባቢው መረጃ መሰረት መስጂዱ የተሰራው እንደ አውሮፓውያን አቆጣጠር በ1067 ነበር። መስጂዱን የሰሩት ሼህ ሁሴን እንደሆኑ የአካባቢው አዛውንቶች ይናገራሉ። ጊዜውን ስናሰላው መስጊዱ የተሰራው ምናልባት ከሼህ ሁሴን በፊት ይሆናል። ቀደም ብለው እስላምን በአካባቢው በማስተማር ላይ በነበሩት በነ ሼህ ሰይድ እና ሼህ ኢብራሂም ጊዜ ተመስርቶም ሊሆን ይችላል። ከአንድ ክፍለ ዘመን በኋላ ሼህ ሁሴን በአካባቢው እስላምን በማስተማር ውጤታማ ተግባርን ሲፈጽሙ በእርሳቸው ዳግም ተሰርቶ አላያም ተስፋፍቶ ሊሆን ይችላል። የአካባቢው አዛውንቶች ሼህ ሁሴን እንደሰሩት ቆጥረው ሳይሆን አይቀርም። የመስጂዱ ስፋት 40 ሜትር በ40 ሜትር ሲሆን 14 ምሰሶዎች አሉት። ይህ የሚያሳየው በወቅቱ በርካታ ሙስሊም ሰጋጆችን እንዲይዝ ታልሞ መሰራቱን ነው። ያን ያህል ስፋት ያለው መስጂድ ዛሬም እንኳን እምብዛም የለም። ሼህ ሁሴን ዋናውን ዳዋቸውን የጀመሩት በአናጂና ነበር። ወዲያውኑ ሰዎች ከባሌ አካባቢ ወደ እርሳቸው ይጎርፉ ጀመር። የፍሎሪዳ ዩኒቨርሲቲ ረዳት ፕሮፌሰር ቴሪ ኦስቴቦ የአካባቢውን ትውፊት አጣቅሰው እንደጻፉት ተማሪዎች ከሼህ ሁሴን ጋር በአናጂና ለስድስት ወራት ቆይታ ያደርጋሉ። ትምህርት ቀስመው ወደ አካባቢያቸው ተመልሰው መስጊድና መድረሳዎችን በመስራት እስላምን ያስፋፉ ነበር። በዚህም ምክንያት አናጂና በባሌ እስላምን በማስፋፋቱ ረገድ የጎላ ሚና ሊኖረው ችሏል። ከሼህ ሁሴን በኋላ እስላምን ዳግም በባሌ በማስፋፋት ረገድ ተጠቃሽ የሚሆኑት ሰባቱ ሀጂዎች የአሊሙ የሼህ ዳውድ ልጆች ናቸው። እነሱም ሀጂ ሸሃቡዲን፣ ሀጂ ሳዲቅ፣ ሀጂ ኢብራሂም፣ ሀጂ አሊ ባህር፣ ሀጂ አሚር፣ ሀጂ ሻሌና ሀጂ አሚን ናቸው።